بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبته وأصحابه أجمعين آه، مؤلف رحمه الله إذا عرفت ما ذكرت لك معرفة قلب كلا يتكسكتا كلب ما وكا وكلا وعرضت الشرك بالله الذي قال الله فيه والله ما قارتن مكاوك الله يلبتن يوهنا بس قداي إن الله لا يغفر أن يشرك به الله بس لي سيقر ربه ويغفر ما دون ذلك لمن يشاء فزوج يعلون كذبت حتى لفلقوا يمرال بلو الله يا لبة شرك ستوك وعرفت دين الله الذي أرسل به الرسل الله رسوله لا كبة دين ستوك من أولهم إلى آخرهم الذي لا يقبل الله من أحد دينا سواه الله كسوجي للا دين يما يقبل بثن دين الإسلام آه، عبادة التوحيد يهن آه، توحيد العبادة ستاوك وعرفت هنا ستوك ما أصبح غالب الناس فيه من الجهل بهذا أبزاها يوسو إهنن غالب الناس بزو سو إهنن يما يقوم هنا تشون ستوك أفادك فائدتين ሁለት ፋኢዳ ታገኛለህ ይላል እዚህ ጋር ይህን ስታውቅ ይህን ስታውቅ ያሉት ነገር ብዙ ነው አንደኛ كلا يسالف له نجر معرفة قلب ستة قول ولا التنية الله سبحانه وتعالى إن الله لا يغفر أن يشرك به بلو يالون شرك ستة قول أنا አላህ ሩሱሎችን ከመጀመሪያቸው እስከ መጨረሻቸው ድረስ የላከበት የሆነን ዲን ስታውቅ አላህ ከማንም ከሱ ውጪ ዲንን የማይቀበለው የሆነን ዲን ስታውቅ አብዛኛው ሰው ደግሞ ወይም ብዙ ሰው ይህንን እንደማያውቅ ትክክለኛውን ዲን አላህ ረሱሎችን የላከበትን የዒባዳውን ተውሒድ ይህንን እንደማያውቅ ስታውቅ እያለ ነው። እነዚህ ነገሮችን ስታገናዘብ ስታውቅ ሁለት ፋኢዳ ይፈይዳል። አንደኛ አልፈራሑ ቢፈضልላህ ወረሕመትህ አላህ ተውሒድን እችን ላኢላሃ ኢለላህን በትክክል እንድትገነዘባት ስላደረገህ በአላህ ፈضልና ራሕመት እንድትደሰት ያደርጋል አንደኛ ይሄ ለምን ላኢላህ ኢላላህን በትክክል መገንዘብ እሱን የመሰለ ፈضል የለም እሱን የመሰለ ትልቅ ነገር የለም الفرح بفضل الله ورحمته كما قال تعالى قل بفضل الله وبرحمته فبذلك فليفرحوا هو خير مما يجمعون الله اندال القرآن لي قل بللا بفضل الله بسوا بأ الله شروتا وبرحمته بسوا زنت فبذلك بزه فليفرحوا يدسوا هو خير مما يجمعون እሱ በላጭ ነው እነሱ ከሚሰበስቡት ይላል እሱ በላጭ ነው የሚለው ፈضሉላህ ወራሕመቱሁ የአላህ ፈضልና የእሱ ራሕመት በላጭ ነው مما يجمعون የሚለው ከሚሰበስቡት ከሆነ ዱንያ ማለት ነው ከሚያካብቱት ነገር ፈضሉላህ ወረሕመቱሁ ይበልጣል። ፈሉላህ የሚባለው እስልምና ነው። ረሕመህ የተባለው ቁርአን ነው። ስለዚህ እስልምናን በትክክል መገንዘብና ማወቅ እስልምና ደግሞ ረሱሎቹ የተላኩበት ነገር ደጋግመን ነው የአላህን ጌትነት ማወቅ አይደለም የአላህን ብቸኛ ተመላኪነት ማወቅ ይህንን ብቸኛ ተመላኪነቱን በተመለከተ በትክክል ማወቅ ከቻልክ የሽርክን አደገኝነት መገንዘብ ከቻልክ የረሱሎችን ዳዕዋ ሐቂቃው ምን ነበር ማለትን ካወቅ አንደኛው ጥቅም ተፍራህ ቢፈضልላህ ዐለይክ አላህ በአንተ ላይ በዋለው ውለታ ትደሰታለህ ሁለተኛው ወአፋደከ አይዳ በድጋሚ ይጠቅመሃል ምንን الخوف العظيم በጣም ትልቅ ደግሞ ፍራቻንም ይጠቅመሃል። አንተ ትልቅ ፍራቻንም እንድትፈራ ያደርግሃል። ምንድን ነው እንድትፈራ የሚያደርገው? ሰው ነካ ጌታ አላህ ነው ብሎ ስላለ የሚረዝቀኝ ነገር የሚያስተናብረው ሁሉ በሱ እጅ ነው ብሎ ስላለ እስልምናን አይዝም። አላህን በብቸኝነት ካላመለኩ ነካ ፋኢዳ የለውም ማለትም ስታውቅ ከዚህ መንገድ ደግሞ ብነጠልስ ብወጣስ የሚለው ነገር ያስፈራል። ከተውሂዱ መንገድ ብዘነበልስ አላህ ባይወፍቀኝስ كهم بهالا بنت كينس بلا نتفرع يعني وافادك ايضا الخوف العظيم لازم هو هي يا مجمريو عند تدست يرد قال الله بسطه نظر ميرا الله باسلمنا بقران مدست عند اللبن الله سبحانه وتعالى نعمة من نقرأ كزيها نزارنا اسلمنا انت ككلين يوم اسلمنا يرسلوا دعوة توحيد العبادة بما جنزبه لا إله إلا الله معنا بتككل بمواقع بزين دست يا درجها نو هي بدأ أمس الخير نو ولد تنيا ودمه عند تفرع درجها لمن እንደው እንደ ቅድም እንዳልነው ብዙ ሰው አያውቀውምና ይሄንን የአንቢያዎቹን ዳዕዋ ምናልባት ከነሱ ሆኘ በነበረስ ደግሞ አላህ የነገው አይታወቅምና ቢነጥቀኝ ይህንን ኒዕማ ብሎ ያስፈራል። ነቢዩላህ ኢብራሂም እንኳ ዓለይሂ ሰላቱ ወሰላም ራሳቸውና ዝርያቸው ላይ አላመኑም እኮ እኔ ካሁን በኋላ ለአላህ ብዬ ማገዶ ውስጥ እንደ እንጨት ተወርውሬ ለአላህ ብዬ ይሄ ሁሉ ትግል አድርጌ ምን አላህ ጥሎ አይጥለኝም ብለው ተስፋ ብቻ አድርገው ጸጥ አላሉ። ፈርተዋል። ወጅኑብኒ ወበንያ አን ነዕቡደል አስናም ብለዋል። እኔና ልጆቼን ዝርያዎቼን ጣዖት ከማምለክ ከአንተ ውጭ ያለን ነገር ከማምለክ ጠብቀኝ ጠብቀን እያሉ ዱዓ አድርገዋል። ስለዚህ ምንንም ያወርሳል ማለት ነው። መደሰትን ብቻ ሳይሆን መፍራትንም ያወርሳል። ይህን ተውሂድ እየተገነዘበ ስትሄድ፣ ይህን ነገር ስታውቅ፣ የሽርክን ከባድነት ስታውቅ አላህ እንኳን አወጣኝ ብለህ መደሰት ብቻ ሳይሆን አላህ ደግሞ እዛ ውስጥ እንዳይከተኝ ብለህ ከእንደገና መፍራትንም ጭምር ያወርሳል ከዛ ቀጥሎ ምንድን ነው የሚለው ፈኢነከ ኢዛ ዓረፍተ አንተ ካወቅ ይላል አነ ልኢንሳነ የክፍሩ ቢከሊመትን ዩኽሪጁሃ ሚን ሊሳኒህ አንድ ሰው በአንድ ቃል እንደሚከፍር ከምላሱ በሚያወጣት ከሆነ የሚከፍር ማለት ከእስልምና يميسنابت مهنون كوك اسمنا ميوطا مهنون كوك وقد يقولها وهو جاهل سيوك انقات ناقروت يهنن مدفوك فلا يعذر بالجهل على وكم تبلو عذر ما يستبت نيتا على يمي كفر بتونيتا إيهنن ستاو وقد يقولها من على بعض سويول الناقر ويشلال وهو يظن أنها تقربه إلى الله ወደ አላህ ያቃርበኛል ያስጠጋኛል ብሎ ከማካነ ያظن المشركون የመጀመሪያዎቹ ሙሽሪኮች ሲያስቡ እንደነበረው እንዲህ ብሎ አስቦ ሰው በተናገራት በሆነ ቃል በሆነች ቃል እንደሚከፍር ስታውቅ ሁሱሰን በተለይ ደግሞ إن ألهمك الله تعالى ما قص عن قوم موسى الله كموسى هزبوش يتركون مع صلاحهم وعلمهم ደህና ሰዎች ከመሆናቸው ጋር እውቀት የነበራቸው ከመሆናቸው ጋር አነሁም አተውሁ ቃኢሊን እንዲህ እያሉ ወደ ሙሳ ዓለይሂ ሰላቱ ወሰላም መምጣታቸውን የምታውቅ እንደሆን እጅዓል ለና ኢላሃን ከማ ለሁም አሊሃ ለእነሱ አማልክት እንዳላቸው ለእኛም ከአላህ ውጭ አምላክን አድርግልን ብለው አሉ ሙሳ ህዝቦች። ይህን ጊዜ እንዲህ ያሉ እውነታዎችን ስታይ ሒነ ኢዝን በዚህ ጊዜ ያዕظሙ ኸውፉከ ፍራቻህ ይተልቃል፣ ወሕርሱከ ጉጉትህም ይጨምራል ዓላ ማ ዩኸልሱከ ሚን ሃዛ ወአምሳሊህ ከዚህና ከመሰል ነገር የሚያወጣህ ነገር ላይ ጉጉትህ እየጨመረ ይሄዳል። ይህ ኪታብ እያወራው ያለው ነጥብ ትልቅ ነጥብ ነው። እዚህ ቦታ ላይ አንድ ሰው አለ የኩፍር ቃል ሊናገር ይችላል እሱ ሳያውቅ ከአላህ ዘንድ ያቃርበኛል ብሎ ልክ ሙሽሪኮቹ እንደሚጠረጥሩት የተለያየ የሆነ ሽርኮችን ሲፈጽሙ ወደ አላህ ያቃርቡናል ብለው ነው እነዚህን ተግባራት የሚፈጽሙ ሳያውቀው በሚሰራ ነገር ወደ አላህ ያቀርበኛል ብሎ ሽርክ ላይ ትልቁን ሽርክ ውስጥ ሰውየው ወድቆ የሚቀጣበት ሁኔታ እንዳለ ስታስተውል ጭራሽ ምንህ እየጨመረ ይመጣል ነው ያለው። ፍራቻህ እየጨመረ ይመጣል። ይሄ ተውሂድ የሚባለው ነገር ከባድ ነው። ኧረ ይሄ ሽርክ የሚባለው ነገር ብለህ እንድትፈራ እንድትጠነቀቅ የሚያደርግህ ነው በተለይ አለ እኮ خصوصا ان الهمك الله ما قصى عن قوم موسى ስለ ሙሳ ህዝቦች አላህ የተረከውን የምታውቅ ከሆነ ይላል የሙሳ ህዝቦች አለይሂ ሰላም ጣዖት የሚያመልኩ ሰዎች ጋር ልፍ ሲሉ እንግዲህ የድሮ ሙሽሪኮች በሙሳም ዘመን የነበሩ የሆኑ በሙሐመድ ዓለይሂ ሰላቱ ወሰላም ዘመን የነበሩት የሚያመልኳቸውን ነገሮች ምንድነው ይሏቸዋል ነው ያልነው ትናንትና ኢላ አይደለም ኢላ ታዲያ እነሱ አሊሃዎቻቸው ነው የተለያየ አማልክት አላቸውና አማልክታቸውን እያመለኩ እያለ እነዚህኛዎቹ ሲሄዱ የሙሳ ህዝቦች ናቸው በል እንደውም አላህ ስብሓንሁ ወተዓላ ከውሃው ፍርዓውንን ካሰመጠበት ውሃ ለነቢዩላህ ሙሳ ዓለይሂ ሰላቱ ወሰላም ይዘውት ላሉት ተውሂድ እውነተኝነት ለማሳየት ጠላታቸውን እዛ በውሃ ፈጅቶ እነዚህን ደግሞ በሰላም አውጥቶ ይህን የተውሂድ ተአምር ካሳያቸው በኋላ አለፍ ሲሉ ሌላ ሰዎችን አዩ። በሽርክ ላይ የሚርመጠመጡ ናቸው። እነዚህ የተለያየ ጣዖት የሚያመልኩ እነዚህም ባዩ ጊዜ ምን አሉ? አንተ ሙሳ አሉ እጅዓል ኢላሃን ከማ አሊሃ እነዚህ ሰዎች የተለያየ እያዩቸው የሚያመልኳቸው አማልክት እንዳላቸው ለእኛ አምላክ ብታረግልንስ ብለዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቅድም አላህ አትርፎት ከአላህ ነብይ ጋር ነጃ የወጣ ሰው አሁን እንደዚህ ያለ ወደ ታች ወርዶ ይሄን ጥያቄ ይጠይቃል ተብሎ ይታሰብ ነበር። ግን ይሄው ሽርክ የሚባለው ነገር እንዲህ አሳሳች ነው፣ እንዲህ ረቂቅ ነው ነው ሊተላለፍ የተፈለገው መልእክት ይሄ እጅዐል ለና ኢላሃን ከማ አሊሃ ብለው ጠየቁ። ሰዎቹ እውቀት አንሷቸው ነው እንዳትል ከነቢይ አጠገብ ነው ያሉት። ጥሩነት አንሷቸው ነው እንዳይባል፣ መጥፎ እንዳይባል እንዴት ከነቢይ አጠገብ ሆነው ጥሩ ሰዎች ናቸው። ሶላህም አላቸው፣ ዒልምም አላቸው። ግን ይኸው ጥሩነት አላቸው፣ እውቀት አላቸው የሚባሉ ሰዎች እንኳን የሚሸወዱበት ጉዳይ ነው። ለዚህ ነው ነቢዩላህ ሙሳ ተናደው ምን አሏቸው? እዛ የቁርአን አንቀጽ ላይ ሲቀጥል ምንድን ነው የሚለው? ቃለ ኢነኩም ቀውሙን ተጅሀሉን እረ እንዴት ያላችሁ አላዋቂ ሰዎች ናችሁ። ምንድን ነው የምታወሩት? ጃዓለና ኢላሃን ከማለኩም አሊሃ ትላላችሁ እነሱ አማልክት እንዳላቸው ለእኛም አምላክ አድርግልን ይባላል ብለው በጣም አወገዟቸው። ፈሒነኢዝን ታዲያ የዚህ ጊዜ ይኸው አወቀ የሚባለው እንኳ እንደዚህ ወድቆ የሚንደባልልበት ጥሩ የሚባለው ሰው የሚንበረከክበት በጣም አሳቻ የሆነ ቦታ መሆኑን ስታውቅ ይህ የተውሒድ ጉዳይ ፍራቻህ ይጨምራል። የሙሳ ሰሓቦች የተሳሳቱበትን ተውሒድ እኔ ፍጹም ነኝ እኔ እኔ አልሳሳትም በተውሒድ ጉዳይ አይባልም። ጭራሽ ምን ተውሒድ ያለው ሰው ምንድን ነው እየጨመረ የሚመጣው ነው ኪታቡ እያለ ፍራቻው እየጨመረ ነው ይህን ሽርክ የሚባል ነገር ለመጠንቀቅ ተውሒዱን በደንብ አድርጎ ለመያዝ እየጣረ ነው የሚሄደው። ለዚህ እኮ ነው ነቢ መሐመድ ዓለይሂ ሰላቱ ወሰላም አላ አጥሃሪል ቀልብ አላህ ቀልባቸውን ያደረገላቸው በጣም ንጹህ ቀልብ ላይ አላህ እንግዲህ የእሳቸውን ቀልብ ነው ከማንም በላይ ያጸዳው። ከዚህም ጋር አላሁመ ያ ሙቀሊበል ቁሉብ ጌታዬ ሆይ ልቦችን ወዲያ ወዲህ ገለባባጭ ሆንከው ሙቀልብ ማለት ቀልብ ራሱ ቀልብ የተባለበት ምክንያት ሊተቀሉብህ ስለሚገለባበት ነው። በአረብኛ ቀለበ ማለት ከላይ እንዲህ የነበረውን ነገር ግልብጥ ሲያደርገው ቀለበ ይባላል። ገለበጠ ማለት ነው። ቀለበ ማለት ቀልብ ቀልብ የተባለው ስለሚገለባበት ነው። ትላንትና በሆነ ነገር አምኖ ያየውን ሰው ዛሬ ደግሞ በሱ ክዶ ትላንት በሆነ ለሆነ ነገር አፍቃሪ ወዳጅ የነበረው ሰው ዛሬ ደግሞ ጠላት ሆኖ ትላንት ለሆነ ነገር አጨብጫቢ የሆነ ሰው ዛሬ ደግሞ የእሱ ተቃራኒ ጠበኛ ሆኖ ታየዋለህ ማለት ስለዚህ ይሄ ቀልብ የሚባለው ነገር የሚገለባበት ነገር ለዚህም ነው መሐመድ አለይሂ ሰላቱ ወሰለም አላሁመ ያ ሙቀልበል ቁሉብ አላህ ወይ ቀልቦችን ገለባባጭ የሆንከው ጌታ ወልአብሳር አይኖችንም እንደዚሁ ገለባባጭ የሆንከው ጌታ ሰብት ቀልቢ አላ ዲኒክ ዲንህ ላይ ቀልቤን ጽነት ታርግልኝ አያችኋል ይህ ነገር ምን ይፈልጋል በጣም ትኩረት ይፈልጋል ይሄ የተውሂድ ጉዳይ ትኩረት ይፈልጋል ገባኝ የሚባል ነገር የለም ገባኝ የሚል ራሱ ስላልገባው ነው ገባኝ የሚል የተውሂድ ጉዳይ ገብቶናል። እኛ ስንት ጊዜ ነው ቆይ የሚነገረን ይላል አንዳንዱ አይደል? ሰልችቶት ሁሌ ላኢላሃ ኢለላህን ወቁ እንዴት ይባላል? እኛ አወቅን በቃ ይላል። ምስኪን እነሱ። እዛ ነው አንድ ሼክ ሆነ አጠር ያለ የተውሂድ ኪታብ አቀራለሁ ብለው ሲሏቸው ከተማሪዎቻቸው ውስጥ አንዱ አረ በቃ የተውሂድ ኪታብ ይበቃናል ብሎ ሲላቸው ራሳቸውን መቆጣጠር አቅቷቸው መተውታል ይላል የሆነ ኪታብ ላይ። ለምንድን ነው ወከዘሁ ሼህ ተነስቶ ተማሪው ጋር መቱት። ለምንድን ነው ይህንን ያደረጉት ሲባል ከሸይጣን ተንኮሎች ውስጥ አንዱ ተውሂድ በቃ ገብቶሃል የሚለው ሴራው ነው ይላሉ። ሸይጣን የሰው ልጅ ሲያሳስት በቃ ገብቶሃል አንተ ካሁን በኋላ ለአንተ እኮ አይሰጋም፣ ለሌላው ነው የሚሰጋው። አንተ እኮ ገብቶሃል ይለዋል። እሱ ምን ይገባዋል? ወጥቶታል። በዚህ አይነት ሁኔታ ላይ ያለ ሸይጣን ያደናብረዋል። ልክ ራሱ እንደገባው አድርጎ ያስባል ስለ ሽርክ አንድ ሰው ማወቅ አለበት። ሽርክን የማያውቅ ሰው ሽርክ ላይ ወድቆ ራሱን ሊያገኝ ይችላል። መጨረሻ ላይ ሽርክን ማወቅ አለበት እንዲጠነቀቅ። ሑዘይፋ ብን ልየማን كان الناس يسألون رسول الله صلى الله عليه وسلم عن الخير وكنت أسأله عن الشر مخافة أن يدركني ሰዎች መልካም መልካሙን ከነብዩ ይጠይቁ ነበር። እኔ ደግሞ ክፉ ክፉን እጠይቅ ነበር። ክፉ ቀን ይመጣል የአላህ መልክተኛ ይላቸው። አዎ እንዲህ የሚባል ቀን ይመጣል ወደፊት። ታዲያ ምን ይበጃል በዛን ቀን ይላል። ክፉ ክፉን ነው ማነሳው ይላል ሁዘይፋ። ለምን ብትሉኝ አለ ሰዎች ስለ ኸይር ሲጠይቁ እኔ ስለ ሸር መጠይቀው ቢደርስብኝስ ቢመጣ እንዴት አደርገዋለሁ? ስለዚህ ከመምጣቱ በፊት መጀመሪያ ምን ማድረግ ነው? የክፉንም ቀን መወጫ ማወቅ ያስፈልጋል። ሁሌ መኪና እኮ ይውደቅ ተብሎ አይደለም የአደጋ መውጫ የሚዘጋጅለት አይደለም። የአደጋ መውጫ ተብሎ የሚዘጋጅለት እንዲወድቅ ካለ ጉጉት ሳይሆን ሊከሰት ይችላል። ሲከሰት ሰዎች እንዴት ይውጡ ለሚለው መፍትሄ ነው። ልክ እንደዚሁ ሰው ይግጠመኝ ብሎ ማሰብ የለበትም። ፊትና ግን እንደው ቢገጥመኝስ ብሎ መፍራት አለበት ይህን ነው ሸርዑ የሚያስተምር ለመሐመድ ዓለይሂ ሰላቱ ወሰላም አላሁማ ያ ሙቀልበል ቁሉብ ብለው ዱዓ እንዳደረጉት إبراهيم عليه الصلاة والسلام رب اجعل هذا هذا البلد آمنا واجنبني وبني أن نعبد الأصنام እኔና ልጆቼን ጣዖታትን ከማምለክ ጌታዬ ሆይ አርቀን ربي إنهن أضللن كثيرا من الناس ጌታዬ ሆይ እነሱ እኮ ብዙዎችን አጥምመዋል። ይሄ ጣዖት ምናምን ከአላህ ውጭ የሚመለክ ነገር ብዙን ያቅምም። አሁን አንዳንዱ ሰው እስቲ በዚህ አሁን እንደዚህ በሰለጠነ ዘመን እንደው በሀያ አንደኛው ክፍለ ዘመን እንደው ሰው እንዴት ጣዖት ያመልካል፣ ቀብር ያመልካል ተብሎ እንዴት ይታሰባል ይላል አደለ? ኮሪያ ተመልከት፣ ጃፓን ህንድ ለእኛ የተለያየ እቃ የሚያመርቱልን እነሱ ናቸው አይደለም እነሱ ናቸው። ምንድን ነው የሚያመልኩት? አሻንጉሊት አይደል እንዴ የሚያመልኩት? ህንዶቹ ከብት አይደል እንዴ የሚያመልኩት? መንገድ ይዘጋጋና እንዳለ አውቶቡስ እንዲያውም ያ ሁሉ የህዝብ ብዛት ባለበት ሀገር ማለት ነው። አውቶቡሱ ሁሉ ቆሞ ፒ ፒ ሁሉም አይነቃነቅም። እንደዛው ተላት ይጮሃል። በቃ ቁም ቁም ነው። ምንድን ነው ምንድነው ከፊት ያለው ምናምን የሆነ መንገድ ተዘጋግቶ ነው ወይ ሌላ ችግር ተፈጥሮ አይደለም። አንድ ከብት መንገድ ላይ ስለቆመ ከብት ደግሞ ጌታ ስለሆነ ጌታ እስከሚያልፍ ድረስ ጥንቃቄ ለማድረግ ነው። ጌታ እስከሚያልፍ <laughs> የተሰጠ ክብር ነው። ይሄ ሁሉ አውቶቡስ ቆሞ ሲል የሚውለው ማለት ነው። ባጃጅ የሚሰራው ማለት ነው። made in India አሁን India ነው የሚሰራው። የተለያየ ነገር India ነው የሚያመርተው፣ ህንድ ነው። ህንድ ግን ያው አይጥም ያመልካል። ህንድ ላይ የማይመለክ የለም። የሰው አፍረተ ገላም ያመልካለን። አሁን ቢላ አፍረተ ገላ እንደዚህ ስሎ እሱንም ያመልካል። እንደው የሚመለከው ታቶ እስከሚመስል ድረስ ቁጥር ስፍር የለውም። እዛ ሀገር ደግሞ የሚመለከው አበዛዙ ማለት ነው። እባቡ፣ ጊንጡ፣ አይጡ ምኑ በቃ ሁሉም አይመለክ ምን አለ ያ ዋና ዋናው ያው ህንድ በከብት ወደ ውጭ በመላክ ከሁሉም ሀገር አንደኛ ናት። ለምን? ከፍት ጌታ ስለሆነ ስለማይታረድ ጭንቅላት የሌላቸው ቀፎዎች ጌታ ብለው ካሉት ለምን ጌታቸውን ነው የሚሸጡት? ለምን ይሸጣሉ? ጌታቸውን ሊያርድላቸው አይደል እንደ እየገዛ ያለው ሌላውስ ቢሆን ጌታቸውን ለምን ያሳርዳሉ? እነሱ ማረድ ካልፈለጉ ቀፎዎች ናቸው። አያህልም ተውሂድ ያልገባው ሰው እስልምና ያልገባው ሰው ምንም አይነት ኒዕማ አላህ አልሰጠውም። ቀፎ ነው። ምንም በቃ ሰው ይመስላሉ። አለ ጀሰድ ልኢንሳንያ ያለው የሰው ቅርጽ አላህ ሰጣቸው እንጂ ፈጽሞ እንደሱ አይደለም ያስቡ። ይሄ ሰው ያስበዋል። ሰው ሱብሓነላህ ስንትና ስንት ስልጣኔዎች ላይ በደረሰበት ጊዜ ተመልሶ ይሄን ያክል ኢንሕጣጥ ያደርጋል። አንድ የሆነ ሳዑዲ ላይ ያለ እንትን ይመስለኛል ጣቢያ አንድ ጊዜ ሳይ ጋዜጠኛው ሙስሊም ጋዜጠኛ ነው እና እንደዚህ ያሉ ነገሮችን ሙስሊሞች እንዲያዩና ራሳቸውን ኒዕማ ውስጥ እንዳሉ ይህንን የእስልምና ኒዕማ እንዳይዘነጉ ብሎ ለማለት ነው። ኮሪያ ይሄዳል። እናም የጣዖት መሸጫ ቤቶች አሉ። ጌታ የምትገዛበት ማለት ጌታህን እዛ የምታመልከውን አምላክህን የምትገዛበት ትላልቅ ሱቆች አሉ። እኛ ሀገር የማይገኝ ሱፐር ማርኬት ነው። በጣም ትላልቅ እዛ ገብተህ እንግዲህ የምገዛው ምንድን ነው? አምላክ ነው የምገዛው ገብተህ ትሰግድለታለህ። በኪስ አጭቀህ በወጣኸው ገንዘብ ሸምተህ የመጣኸውን ማለት ነው። እዛ የተለያዩ ስዕሎች አሉ። ይሄ አረብ ነው ጋዜጠኛው፣ በአረብያ ነው የሚናገረው። ይጠይቃል፣ ይሄ ስንት ነው? ይሄ ስንት ነው? ይመልስለታል። ያ ኮሪያዊ ከዛ ዞሮ ቀጥታ ስርጭት ላይ ነው ያለው እና ዞሮ ሙስሊሞች አያችሁ አይደለ አላህ ከዚህ እናንተ ከመግዛት አድሏችኋል እንደዚህ ብሎ ዳዋ ያደርጋል። ከዛ ይጠይቃል፣ ስንት ነው? አይቀንስም። <laughs> እንግዲህ ክርክር ባለ ማለት አይቀንስም፣ አይቀንስም፣ በቃ እንደዚህ ነው የሚሸጠው። ይሄኛውና ይሄኛው ዝሆን የሚመስለውን እስቲ ምናምን ይላል መጨረሻ ላይ የሆነ ዝሆን እንዴት ኩምቢ ነው ምንድን ነው የሚባለው? ኩምቢ ኩምቢ ነው ኩምቢ ነገር ያለው እንደዚህ ዝሆን የሚመስል አንድ የሆነ ጣዖት አለና ወደ እሱ ዞሮ ይሄኛው ስንት ነው? ይሄ በጣም አሪፍ ነው ማለት ስንት ነው? ይህን ያክል ነው። ወደዚህ ዞሮ እሱ ዳዕዋ ያደርጋል። ይኸው ይቀንሳል እያለኝ ነው፣ እንደዚህ ይጨምራል እያለኝ ነው፣ እንዲህ እያለኝ ነው። በጣም ሰለጠነ የሚባለው ህብረተሰብ ላይ ነው ያለው እና ተውሒድን መያዝ የመሰለ የሚያሰለጥን ነገር የለም። ተውሒድን መያዝ የመሰለ የሚያሰለጥን ለእውቀት የሚዳርግ ነገር የለም። ሌላው በዱንያዊ ነገር ሊበልጥህ ይችላል፣ በቁሳዊ ነገር ሊበልጥህ ይችላል። አማ ልአኸራ አኸራን በተመለከተ ከዚህ የበለጠ ላኢላሃ ኢለላህን በትክክል ከመገንዘብ የበለጠ ሙስሊም ነኝ ብሎ እንኳ አላህ እስልምናን ከወፈቀው በኋላ ይኸው እየተናገርን አይደለም። የመካ ሙሽኮች ሲሰሩት የነበረውን ቀብር ለማምለክ ጥረት ማድረግ እስከዚህ ያክል እንኳን ይችላል። ኩፋሮቹም ጥረት የሚያደርጉልን እኛ ወደ ትክክለኛ ወደ ተውሂድ መንገድ እንድንሄድ ሳይሆን ሽርካ ሽርክ ላይ ልክ እነሱ የወደቁበት አይነት ነገር ላይ እንድንወድቅ ነው። እዛ ነው መስጂዶች አይናችን እያየ ሲፈረሱ ለመስጊድ የሚታገሉ ሰዎች የሚታሰሩበት ሀገር ላይ ወደ ቀብር የሚያስኬደው መንገድ ጠበበ፣ ሰፋ ይደረግላቸው፣ ኮረኮንች ሆነ፣ ፒስታ ሆነ፣ አስፋልት ይደረግላቸው ተብሎ እስከ አናጂና ትልቅ አስፋልት የሚሰራው ማለት ነው። ይሄ በጣም ምን ያክል ኡመተል ኢስላም በጠላቶቻቸው ጥሩ ቢላዋ እየተሳለላቸው መሆኑን የሚያሳይ ነው እና በጣም ንቃት ያስፈልጋል። አላህ የተውሂድን ንቃት የሰጠው ሰው በእርግጥም ነቅቷል። እዚህ የተውሂድ ጉዳይ ላይ አላህ ገፍላ የለቀቀበት ሰው ምንም ላይ ንቃት የለውም። ሁሉም ላይ ገፍላ የሆነ ሰው ማለት ነው። የሙሳ ዓለይሂ ሰላቱ ወሰላምን ታሪክ አንስቶ ኪታቡ ምንድን ያለው? እነዛ ሰዎች كموسى عليه الصلاة والسلام قال ينبرت لموسى إله أدرق لن كالله تي بلو تأيك أولنا إهن ننسى التوق فراج جاهج أمر الله تاوك إيشا ونفان أتقب هنو تمارا أوك أنفا تبلو سو من يدرق يهو وده شرك مصاب بطنيته في الدرق نوى حرصك على ما يخلصك من هذا ወአምሳሌህ ከዚህና ከመሰል ነገር ለመውጣት ጥረት እንድታደርግ ያደርጋል። ይሄ እንግዲህ ከአላህ ውጭ የሚመለክ የሚለው ምንም የሚነጥል ነገር የለውም። ከዚህ በፊት እንዳነሳ ነው። ጅንም ያመልካል፣ በሌሊት እየተነሳም ያጓራ ማለት ነው። ለጅን የሚጮህ ለጅን ብሎ ለጅን ከበሮ የሚመታ ሲጨፍሩ ሲዘሉ አይደል ያሉት እያጨሱ ምን እያሉ ለጅን ተቀሩበን ይላል ጅን ማለት ጅኒውን ለማስደሰት ስለዚህ እንደዚህ ያለ አለ ሰውንም ያመልካል ሐይ ሆኖ በህይወት እያለ ለእሱ መቶ ስጁድ የሚያደርግ ለአላህ የሚደፋውን ግንባር ለሰው የሚደፋ እሳቸው ያወጡኛል፣ ያተርፉኛል፣ ያድኑኛል እንዲህ እያለ እንሄዳለን። እሳቸው እንደዚህ ይሰጣሉ፣ እንዲህ ይጠብቃሉ የሚላል ሁሉ ሽርቅ እንግዲህ በሰበብ ደረጃ እንደ ሰበብ ሰው ማድረግ የሚችለውን ያህል ማድረጉ ሽርክ እንዳልሆነ ከዚህ በፊት ያው ተነግሯል፣ ተገልጿል። ሱሉ ሰላሳ ላይ ሌሎችም ኪታቦች ላይ እርሻድም ቀርተናል። ሌሎችም ኪታቦች ላይ ደጋግመን ያየነው ነው። ግን ከሰው የማይጠበቅ አይነት እርዳታ ከሰው መጠበቅ ነው። አሁን ሽርክ ነው እያለ ያለ ነው። ከሰው የማይጠበቅ አይነት እርዳታ ከሰው መጠበቅ ምሳሌ የዝናብን መስጠት ይመስላል። የዝናብን መስጠት ማንም የትኛውም አካል ዝናብ ሊሰጥህ አይችልም ከአላህ ውጭ። ስለዚህ ዝናብ የሚጠየቀው ከአላህ ብቻ ነው። ዝናብን ስጡኝ ብሎ በህይወት ያለም ይሁን በሞት ከዚህ ምድር የተሰናበተን ሰው መጠየቅ ሽርክ ነው፣ ኩፍራ ነው። ይህን እንግዲህ የሚያደርጉ ሰዎች ሽርክ ላይ ነው የተዘፈቁት ማለት ነው። ይህ ድሮ ድሮ ላይ በባህል የሚደረገው ዝናብ ሲጠፋ ወደ እንጨት ተወጥቶ ውሃ ቦታ ተወጥቶ እንግዲህ በተለያዩ ባህሎች ያለ ነው። ይሄ ይሄ ሁሉ ሽርክ ነው። ይሄ ሁሉ ሽርክ ነው። ጌታን አላህን ስብሓነ ወተዓላ ብቻ ነው የምንጠይቀው ና واعلم وكلا أنه سبحانه من حكمته الله سبحانه وتعالى كتبه لم يبعث نبيا نبيا ألاكم بهذا التوحيد بزي توحيد الله ببتشينت ما ملك بمي بالو انت حسب بتوحيد عندنا من نبي ألاكم إلا جعل له أعداء ጠላቶችን አላህ ቢያደርግለት እንጂ ከማ ቃለ ተዓላ አላህ እንዳለው وكذلك جعلنا لكل نبي لك عند زهوكو أدرغنا لنبيه الله عدوا ألاتا شياطين الإنس والجن يسونا يجن سيد آنات سيد آنات بس انت تجي يكفلات من القرآن بهلت يسونا يجن سيد آنات يسوم سيد آنات لكل نبي عدوا شياطين الإنس والجن لهلم نبي عليه وكذلك ملو لك اندزيه ملو لك اندزيه يا ربس مكريات لك الآن تندار الرجل والدك آه. محمد عليه الصلاة والسلام በጣም ብዙ ጠላቶች ነው የፈራባቸው አይደለም ልክ ላንተ ጠላት እንዳደረግ ነው ሁሉ አላቸው جعلنا أدرقنا لكل نبي لنبيه هلو عدوا طلاتا شياطين الإنس والجن يجننا يسولج سيد آنات ألاتن دي هنا شو ترى الوال كذب فيه ألات الله شو يجننا يسو سيد آنات كذا يوحي بعضهم إلى بعض ከፊላቸው ወደ ከፊላቸው ያስተላልፋሉ። ይውሒ የሚለው ያስተላልፋሉ ለማለት ነው። ይውሒ ባዕضሁም ኢላ ባዕضን ዙኽሩፈል ቀውሊ የጌጠ ንግግርን እንደው የተሸላለመ ንግግርን ጉሩራ ለማታለል ጉሩራ ለማታለል የጌጠ የተሸላለመ እንደው የሚያምር ንግግር አሰማምረው አጊጠው ያልሆነን አስመስለው ያቀርባሉ። እንግዲህ ይኸው በዚህ ዙሪያ እዚህ ሊያነሱ የፈለጉት ምንድን ነው? ተውሂድ የያዘ ሰው ጠላት ይጠፋልኛል ብሎ ማሰብ የለበትም። ተውሂድ ይዞ ጠላት ሳይኖረኝ ተውሂድ ይዤ እኖራለሁ ማለት የለም። የለም ይህን አታስብ እያለ ለምን ተውሂድን ስትናገር ከወዲያም ከወዲህም የተውሂድ ጠላቶች ይነሱብሃል ይታወቃል ይነሳሉ ለዚህ ደግሞ ምንም ሳትበግር ጠላቶችህን ከምንም ሳቆጥራቸው ወደፊት መራመድ ብቻ ካንተ የሚጠበቅ አላህ ለሙሐመድና ዓለይሂ ሰላቱ ወሰላም ምን እኔ ላይ ብቻ ነው ቆይ ጠላቱ እንደዚህ የበዛው ብለው እንዳይሉ ወከዛሊከ ልክ እንደዚሁ ይላቸዋል ለአንተ እንዳደረግ ነው አንተ ላይ ጠላት እንዳፈራንህብህ እያላቸው ነው አላ ጃዓል አድርገናል ሊኩል ነቢይ ለነቢይ ሁሉ አድወን ጠላት አድርገንለታል ይላል በምክንያት ነው ጠላት የፈራው በተውሒድ ምክንያት ሸያጢን አልኢንስ ወልጅን አላቸው የተውሒድ ጠላቶች ምንድናቸው ማለት ነው ሰይጣን ናቸው ሸይጣን ናቸው የጅንና የሰው ሰይጣናት አላቸው። ይኸው የጅንና የሰው ሰይጣናት ዩሒ ባዕضሁም ከፊላቸው ያስተላልፋል ኢላ ባዕድን ወደ ከፊሉ ዙኽሩፈል ቀውሊ የጌጣ የተሸላለመ እንደው ያማረ ወሬን ጉሩራ ማታለያ ማታለያ ከሐቅ ማስወጫ ልክ ተውሒዱን የሆነ ሰዎች እንዲርቁት ጭራቅ አስመስሎ ያቀርባል። እሱ ያለበትን ያንን ሽርኩን ያንን ኩፍሩን ደግሞ የሆነ እኩልነት ፍትህ ያለው ምናምን ለራስ ሲቆርሱ እንደዛ አድርጎ ያስቀምጠዋል ማለት ነው። ሰዎች አላዋቂ የሆነው ህብረተሰብ ይህን የተውሂዱን ክፍል ሲያይ ምን እንዲመስለው የሆነ ዋህሽያ አውሬያዊነት፣ እስልምና ሲባል እንዲደነግጥ እንዲፈራ፣ ተውሂድ ሲባል እንዲርበተበት ከሽብር ጋር ከምን ጋር እንዲህ አድርገዋል። ስለዚህ ይህንን መጠንቀቅ ያስፈልጋል ማለት ነው። ሰዎች ሁሉ ምን አላቸውና ጠላት አላቸው። ሸያጢን አልኢንስ ወልጅን ያመሳሰላሉ። እነዚህ ሸያጢን አልኢንስ ወልጅን ግማሹ ምን ይላል? አ እነዚህ የተውሂድ ሰዎች ማለት እኮ ነቢዩን የማያከብሩ ናቸው፣ አላህን የማይፈሩ ናቸው፣ ሳሊሖቹን የሚዳፈሩ ናቸው፣ ሳሊሖቹን ክብራቸውን የማይጠብቁ ነው። እንዲህ እያለ እንግዲህ ሸያጢን አልኢንስ ወልጅን ዩሒ ባዕضሁም ኢላ ባዕድን ከፊሉ ወደ ከፊሉ ያስተላልፋል። ዙኽሩፈል ቀውሊ ያማረ የተሸላለመ ወሬ ወሮራ ለማታለል ይላል። ስለዚህ ይህንን መጠንቀቅ ግዴታ ነው። እቺ ገለጻ የምትባል ነገር መጥፎ ናት። ሰውየው በገለጻ ኃይለኛ ከሆነ አንድን ነገር ማንኳሰስ የፈለገ ለታ ጥቁር ጥላሸት አልብሶት አንኳሶ አንኳሶ በጣም ቆሻሻ ያደርገዋል። ማክበርና ማላቅ የፈለገ ደግሞ ሰቅሎና ክቦ የመጨረሻ በቃ ተወዳጅና ምርጥ ነገር ያደርገዋል። አንዱን ያችኑ ነገር ለምሳሌ የሚወስዱት ማርን ነው። ማር ከፈለገ ምን ሊለው ይችላል? አንድ ሰው ይሄ እባክህ ንብ ተውከት አይደል እንዴ ብሎ ማጠልሸት ይቻላል። ሌላ ጊዜ ደግሞ ምን ትለዋለህ? ይሄ የንብ እኮ ማር ነው ይሄ ምናምን ከበድ ማድረግ ይቻላል። ቀደምም ያጠለሸን ነው ራሱ ማር ነው። አሁንም ያሞካሸነው ራሱ ማር ነው። ለዛ ነው ምን ይላሉ? ሐቅ የሆነ ነገር አንዳንዴ ሱዕ ታዕቢር ይገጥመዋል። ሰዎች በመጥፎ ሊገልጹት ይችላሉ። ስለዚህ ምን ያስፈልጋል ነው ሰው ስላብ ለጨለጨው ብሎ ባጢልን ገብቶ ከባጢል ጋር መተራመስ አያስፈልግም። ከባጢል ጋር አብሮ መተሻሸት አያስፈልግም። ሰው ስላብለጨለጨው፣ በጥሩ ነገር ስላነሳው ብሎ ሐቅን ደግሞ ሰዎች በነቀፌታ በክፉ ስላነሱት ብሎ ሐቅን መናቅና ሐቅን መግፋት አይቻልም። መታየት ያለበት ምንድን ነው? ሐቅ እንደ ሐቅነቱ፣ ባጢል እንደ ባጢልነቱ ብቻ ነው እንጂ ሰዎች ሲያሞግሱት አንድ ነገር ለመጥፎ መነሳት ያለበትን ነገር ስለካቡት ስላሞገሱት ጥሩ ነው ማለት አንችል። በተቃራኒው ደግሞ ተቃራኒ እንደዛ መጥፎውን ነገር እንደ ጥሩ አድርገው ሲያነሱት ጥሩ ነው ማለት እንደማይቻለው ጥሩን ነገር በመጥፎ ስላነሱት ብቻ መጥፎ ነው ማለትም አይቻልምና ይህን ጥንቃቄ ማድረግ ያስፈልጋል ነው። ዙኹር ፈልቀውለ በሚለው ነው ሰው አሸላልሞ አጋጊጦ ሲናገር ይመስላል። ለአንዳንድ ለአንዳንድ ሙስሊሙ እንኳ ሆኖ አንዳንዴ እስልምናን በጣም በመጥፎ ነገር ሲወስፉለት በእስልምናው ያፍራል፣ ይሸማቀቃል። አንዳንዶች ያው ከማን እየሰማ ከአዳ ልእስላም እየሰማ የእስልምና ጠላቶች የሚያወጡን ወሬ እየሰማ እስልምናው ላይ እስከ ማፈርና በእስልምናው አለመኩራት እስልምናው እሱ መታፈር ሲገባው ሰውን ያፍራል ማለት ነው። ይህን ያክል ደረጃ የሚደርሳልና ጥንቃቄ ያስፈልጋል። ገለጻ ላይ ሰዎች ሸያጢን ልኢንስ ወልጅን ሊጫወቱብን አይገባም ማለት ነው። ታዲያ የተለያዩ የእስልምናና የተውሂድ ጠላቶች ይህንን ተውሂድ ጥቁር ካባ ያለብሱታል፣ ስሙን ያጠፋሉ። የተውሒድ ሰዎችን ስም ያጠፋሉ። የአንቢያዎቹና የሙርሰሎችን ስም እንዳጠፉት አንቢያዎቹና ሙርሰሎችን እስከ መጋደል እንደደረሱት በጣም ለተውሒድና ለተውሒድ ሰዎች ጠላቶች ናቸው። ስለዚህ ይሄ መታወቅ አለበት ነው ኪታቡ የሚለው። ሱረቱ አንዓም ላይ አላህ የተናገረውን ቃል ዋቢ አድርጎ አምጥቷል። وكذلك جعلنا لكل نبي عدوا لك لانت طلعت اندا الرجل هلو انت يا محمد لهلم نبي ادرغنا طلعتن شياطين الانس والجن يا سونا يا جن سيطانات الى بدي سيطان بهت كفلال مال يا سونا يا جن አንዳንዴ የሰው እንደሚብስ اعوذ بالله አውዙ ቢላህ ብትለው እንኳ ስለማይሄድ ማለት اعوذ بالله ቢላህ ብትለው የጅን ከሆነ يركع ይሄዳል የሰው ከሆነ ለምን ትለኛለህ እያለ ከእንደገና የሌባ አይነ ደረቅ መልሶ ልብ ያደርቅ እንደሚባለው ይፋጠጣል። ከእንደገና አውዙ ቢላህ ለምን አልከኝ? ያ ከሆነ ውሻ ነው። ያኛው የጅን ሸይጣን ማለት ውሻ ነው። ውሻ ሊነክስህ ከመጣ አጭሩ አማራጭ ባለቤቱ አጠገብ ካለ ባለቤቱን ያዝልኛል። አጭሩ አማራጭ እንጂ ከውሻ ጋር መታገል ከእሱ ጋር መላፋት ልብስህን ወይ አንተን ራስን ሰውነትህን የሚያስቀድድ ነገር ነው። ራስን አደጋ ላይ የሚያስጥል ነገር ነው። ከአውሬ ጋር ዝም ብለህ አትላፋም፣ አትፋገጥም ማለት ነው። አጭሩ አማራጭ ምንድን ነው? ያዝልኝ። ሸይጣኑን የፈጠረው ማለት ነው አላህ ነው። ስለዚህ ያለው አማራጭ ምንድን ነው? አዑዙ ቢላህ ነው የምትለው ማለት ነው። ይህንን ውሻ ከእኔ ላይ ወደዛ ያዘው ማለት ነው። አዑዙ ቢላህ የሚባለው ይህ የሰው ሸይጣን ከሆነ ያለው አማራጭ መራቅ፣ አንተ መራቅ እንጂ እሱ አይርቅህም ማለት እሱ ይፈልጋል። ስለዚህ አንተ መራቅ፣ እሱ ደግሞ እንደዛኛው ሸይጣን የሆነ በየትኛውም ነገር እየገባ አንተን እስከ ልብህ ድረስ መወስወስ ስልጣን ያለው አይደለም የሰው ሸይጣን። አንተ ራስህን ካስተካከልክ ጥሩ ቦታ ላይ ካዋልክ በቃ አይመጣም የሰው ሸይጣን። መከላከል ይቻላል በዚህ አይነት ማለት ነው። እና እነዚህ የጅንና የሰው ሰይጣናት በትብብር ይሰራሉ። አንዳንዴ በትብብር ሲሰሩ የሚስተባለው ሰሐራዎች ጋር ምሳሌ ጠንቋዮች ጋር በትብብር ይሰራሉ። ጠንቋይ የሰው ሸይጣን ነው። ለሱ ለጠንቋዩ ደግሞ ወሬ ይዞለት የሚመጣው ጅኒ የጅን ሸይጣን ነው። እንግዲህ ጅን ሁላ ሸይጣን አይደለም። በመሰረቱ ጅን ሁላ ሸይጣን አይደለም። ሸይጣን የሆኑ ጅኒዎች አሉ እንጂ ለምን ከጅኒዎች ውስጥ ሙስሊሞች አሉ፣ አላህን ፈሪዎች አሉ። እነዛህን አላህን ፈሪ የሆኑ ጅኒዎችን በዛው በጅንነታቸው ስለተፈጠሩ ብቻ ሸይጣን ናቸው ማለት አንችልም። ሸይጣን የሚባለው ከአላህ መንገድ የወጣ ያማገጠው ነው። ከአላህ መንገድ የወጣው ደግሞ ሰውም ቢሆን ከሸይጣንነት አይተርፍም እያለ ሲሕር እሱን እንደ ምሳሌን ያመጣ ነው። በሁለቱ ሸይጣኖች ትብብር የሚሰራ ነገር ነው። የጅን ሸይጣን አለ፣ የሰው ሸይጣን አለ። ይሄ የሰው ሸይጣን ለጅን ሸይጣን ተቀሩብ ያደርጋል። ከምንም በላይ አላህን በሚያስቆጣ ነገር ምንድን ነው እሱ? ከምንም በላይ አላህን ሊያስቆጣ የሚችል ነገር ሰው መግደል ነው፣ ዝሙት ማድረግ ነው፣ መስረቅ ነው፣ ሰው አዛ ማድረግ ነው። ምንድን ነው ምንድን ነው ተብሎ ሲፈተሽ ከቁርአን ላይ አላህ አልምረውም ብሎ በጣም በምሬት የተናገረበት ነገር ሽርክ ነው። ስለዚህ ከምንም በላይ የሰው ሸይጣን ወደ ጅኒው ሸይጣን ለመቃረብ ምንድን ነው የሚያቀርበው ማለት ነው? ሽርክ የሚባለውን ወንጀል መፈጸም ከጠንቋዮች አንዱ የሳዑዲ መንግስት አላህ እንግዲህ ያቆየው ተብሎ ዱዓ ከሚደረግለት ነገር አንዱ ይህን ግሳንግስ ነገር ሽርክ ምናምን ሲሕር እያሳደደ ነው የሚይዝ ሀያቱል አምር ቢልማዕሩፍ ወና ሀያል ሙንከር ይባላል። በመልካም ነገር ማዘዝና ከመጥፎ የመከልከል ምክር ቤት ይባላል። በዛ ምክር ቤት ከሚደረጉ ስራዎች አንዱ ሙጣረደቱ ሰሐራ ነው። ጠንቋዮች ባሉበት አነፍንፎ ጠንቋዮችን የማደንና የሚሰሩትን ማጋለጥ እነሱን ለፍርድ አቅርቦ እስከ ሞት ውሳኔ ድረስ የሚጎሰንበት ሁኔታ አለ ሳዑዲ ላይ። እዛ ላይ ይህንን ስራ ላይ ከተመደቡት ውስጥ አንዱ የቀረጸው ቪዲዮ አለ። አንድ ሳሕር አግኝቶት ያንን ሳሕር ቀርጾት ሙሉ ቪዲዮ እኔ ጋር ነበር። እዛ ቪዲዮ ላይ እንደምናስተውለው ምን አለ ያ ሳሒር ሴት አለው ማለት አጀነቢ የሆነች ሴት ቤት ያስቀምጣታለች። ከእሷ ጋር ዝሙት አይፈጽምም። ለምን ነው ዝሙት የማትፈጽመው ብሎ ሲለው ከዝሙት አልተማላለች። ዝሙት እቺ ሸይጣን አታስደስትም። ከዛ በላይ ብዙ ነገር ነው የምንጠራው። ሱብሃንአላህ ይሄን ነገር እንግዲህ ነገሩ ሙንከር ሳይሆን ቀርቶ ሳይሆን ሸይጣንን የሚያስደስት ነገር ሳይሆን ቀርቶ ሳይሆን ከዚህ በላይ የሚያስደስት ነገር ስላለ በዚህ አይደሰትልኝም የበለጠ ምንድን ነው እሱ ተብሎ ሲባል የአላህን ቁርአን ማራከስ ሽርክ መፈጸም በቃ ሽርክ ከምንም በላይ አላህን አላህ እንግዲህ ቁርአን ላይ ደጋግሞ በፍጹም እንደማይምረው ጀሀነም ውስጥ ዘውታሪ እንደሚያደርግ ሽርክ የሰሩ ሰዎችን ይናገራል አይደለም። ስለዚህም ምንድነው የሚያደርገው? በዚህች ሴት ከሽርክ እንግዲህ ዑለማዎቹ የሽርክ ቅርንጫፍ ብለው ከሚጠቅሷቸው ውስጥ አንዱ ከሽርክ ማዕቀፍ ስር ከሚጠቀሱት ውስጥ አንዱ የአላህን ቁርአን ማራከስ ነው። አንድ ሰው ቁርአንን እያወቀ ለማሳነስ ብሎ ከረገጠ ካፊር ነው፣ ይከፍራል። የግድ ሙሐመድ መልእክተኛ አይደለም፣ አላህ ጌታ አይደለም እስከሚል የሚጠበቅ አይደለም። ቁርአን ለማርከስ ብሎ ቁርአን የሚረግጥ ከሆነ ካፊር ነው። ቁርአንን ለማርከስ ብሎ የሚረግጥ ከሆነ ካፊር ነው የሚሆነው። እሱ ምንድን ነው የሚያደርገው? እሷ በምትጠቀምበት ሞዴስ ለሐፋዛ ይሄ እንትን አለ አይደለ ሐይዱ ምናምን ያንን ሐይዷን ወስድና አለ እንግዲህ የመጨረሻ ቆሻሻ ነገር ሊሰራበት ነው። ያንን ሐይዷን ወስድና ወስጄ ቁርአን እለቀልቅበታለሁ አለ። ቁርአን አበላሽበታለሁ። በዚህ ሸያጢኖች የበለጠ ይቀርቡኛል፣ የምፈልገውን ነገር ያሳኩልኛል። እንግዲህ ከዛ ውስጥ አንዱ እንደዚህ በቪዲዮ ላይ ከሚታየው ውስጥ ከሽንት ቤቱ መውረጃ አለ አይደለም? የሽንት ቤቱ መውረጃ ይሄ ማይከው አለ አይደለ? እቺ ነጯ ነገር ከሷ ውስጥ ቁርአን አስቀምጧል። ሽንት ቤቱ የሚወርደው በምኑ ላይ ነው? ላይ ለምን ይሄ ተደረገ? የበለጠ ወደ ሸይጣን ቅርበት እንዲኖረው ሸይጣን የበለጠ እንዲቀርብ። እንግዲህ ከአላህ በተጣላህ ቁጥር ወዴት ትሄዳለህ? የአላህ ጠላት ወደ ሆነው አካል ትሄዳለህ፣ ወደ ሸይጣን ትሄዳለህ። ከአላህ ከምንም በላይ የሚያቆራርጥ ነገር ቢኖር በአላህ ቁርአን ላይ መቀለድ ቁርአን የመጨረሻ ክልከላ ነው ብሎ ያለውን ኩፍር፣ ሽርክ እዚህ ላይ መጫወት ነው። እናም ሰዎችን ለዚህ መጋበዝ ጠንቋዮች ብዙ ጊዜ ለምንድን ነው እንዲህ ያለ ዶሮ አቅርብ የሚልህ? ለምንድን ነው? ከመልኩ እኮ እሱ ምንም የለውም። ሲጀምር ዝም ብሎ አንተ የተባልከውን ሸርጥ ጠብቀህ እንድትመጣ ያክል ነው እንጂ ከመልኩ አንዳንዴ ነጭ ይላሉ፣ አንዳንዴ ጥቁር ይላል፣ አንዳንዴ ቀይዳማ ይላል፣ አንዴ ምን ምንም እንትን የለውም። ከመልኩ ደንታ የለውም እሱ እሱ ያለው ቀይዳማ ሲል ቀይዳማ ፈልገህ መምጣት ራሱ ይሄ መታዘዝህን ነው የሚያሳየው። በጣም በቃ ምን አድርገሃል? ጥረሃል ለመታዘዝ ልክ ሁለት ረካዓ ስገድ የተባልከውን እኮ ሶስት አልሰገድክም፣ ሁለት እንደሰገድከው ጣዓ እንደታዘዝከው እዛም ጋር ታዘሃል። መታዘዝህ ተፈልጓል። ተናንሰህ ለዚህ ነገር መታዘዝህ። ሁለተኛ ከዚህ በላይ ደግሞ የተፈለገው ያቺ ነገር ስትታረድ በአላህ ስም አትታረድም። የምትታረደውም ለአላህ አትታረድም። በአላህ ስም አይታረድም። አንድ ጥፋት የሚታረደውም ለአላህ ተብሎ አይታረድም፣ ለጅን ተብሎ ለሸይጣን ተብሎ ነው የሚታረደው። ሽርክ ላይ ከተተህ ማለት ነው። ፈሰሊ ሊረቢከ ወንሐር፣ ለጌታ ብቻ ስገድ፣ ለጌታ ብቻ ረድ ተብሎ የተባልከው ነገር ቀረ ማለት መከን አላህን በብቸኝነት ማምለክ የሚባለው ነገር ቀረ። በአላህ ላይ ተጋራ፣ ለሸይጣን ታረደ። ሸይጣን የሚፈልገው ትልቁ ነገር ይሄ ነው። ሽርክ አስፈጸመ። ከዚህ በኋላ እንግዲህ የፈለገውን ይጠገዋል። ይሄንን ሰው የፈለገውን information ይነግረዋል። እና እከሌ ጋር ይሄ አለ፣ እከሌ ጋር እንደዚህ አለ። በደንብ በቃ አሁን ተስማሙ። ሸይጣን ብልጥ አይደለም። ብልጥ ቢሆን ኖሮ ራሱን ለጀነት ለማድረግ ነው የሚጥረው ግን የሆነ ጀለፍ ነገር ደግሞ አይደለም። ሸይጣን ያለ ጥቅም አይሰራም ማለት ያለ ጥቅም አይሰራም። እነዚህ ሰዎች ሲህሩ እንዲሳካላቸው ሲሆን ዝም ብሎ እሱ ምንም ሳይጠቀም የሚፈልገውን አላማ ሳያሳካ አይሆንም። የትኛውንም ሳሕር አግኝተን ብንጠይቀው እንዴት ይህንን ሲህር ሰራ ይባል? ለሸይጣን ሰግዶ ወይ አርዶ አርዶ ሲባል የሆነን ነገር የሆነችን ነገር በቃ አላህ የፈጠራትን ነፍስ ለሱ ማበርከት አርዶ ማቅረብ ማረድ የሚባለውን ዒባዳ መስዋዕትነት ማቅረብ የሚባለውን ይህንን ነገር ማድረግ ይሄ ባልሆነበት ሁኔታ ፍጹም ሸይጣን አንድን ነገር አያሳካለትም ለሳሂል የሚጨሱ ነገሮች እኮ ለሱ ክብር ተብሎ ነው ለሸይጣን ክብር ተብለው እኮ ነው የሚጨሱት በየጠንቋይ ቤት የሚጨሱት የሚበሩ ነገሮች ሲበሩ እኮ ለሸይጣን ክብር ተብለው ነው የሚበሩት የሚበሩት ሲበሩ ሻማዎቹ ምኖቹ እያንዳንዱ መልእክት አላቸው እኮ የሚበሩት ከነ መልካቸው ከነ መናቸው ማለት ነው አልሙሂም ምን በሚለው ነው ሸያጢን الإنس والجن يوحي بعضهم إلى بعض زخرف القول غرورا ሌላም የቁርአን አንቀጽ አለ في سورة الفرقان وكذلك جعلنا لكل نبي عدوا من المجرمين وكذلك ይላል የሙሐመድ ዓለይሂ ሰላቱ ወሰላም ከሙጅሪሞች እንደ አሸን የፈላ የሆነ ጠላት ነው የነበራቸው ልክ ለአንተ ጠላት እንዳደረግነው እኮ አላቸው ጀዐልና ሊኩሊ ነቢይን አድወን አድወን ሚን አልሙጅሪሚን ከሙጅሪሞቹ ጠላት ለየነብዩ ሰጥተናል ነብይ ተብሎ ከሙጅሪሞች ጠላት የሌለው የለም ስለዚህ የአንቢያዎቹንም ዳዕዋ የአንቢያዎቹንም ጥሪ አደርጋለሁ የሚል ሰው ከሙጅሪሞቹ በኩል አደጋ ሳይሰነዘረበት ወይም ደግሞ ችግር ሳይቃጣበት በሰላም ምንም ነገር ሳይፈጠር ሁሉ ሜዳ ሆኖ ይሆናል ብሎ ማሰብ የለበት። ይሄ የተውሂዱ መንገድ አያስኬድም። ያለ ጠላት አያስኬድም። ጠላት አለን። አላህ ለዚህ ነው ሱረቱ ልፉርቃን ላይ ይህንን ከተናገረ በኋላ ወከፋ ቢረቢከ ሃዲያን ወነሲራ ጌታ አላህ በመሪነትም በኩል በቃ برجنة بكل بكيلة الله جيتاه يمرها الله جيتا يردها ما نم مجرم أنت اللي أطفاه في مكرم أن يعلو الله الله سبحانه وتعالى ابن عليه الصلاة والسلام قال كده أني قبل الله تعالى ابن القيم رحمة الله عليه تلال كم يبال علماء نوني يابا ميبالو تل كتابات جوز بقيت أمني أسكم من يلال الحق منصور وممتحن فلا ታዕጀብ ፈሃዳ ሱነቱ ራሕማን ሐቅ መንሱር ነው ይላሉ። አላህ ድል የሚያቀናጀው ነው። ወሙምታሐኑን ግን ደግሞ የሚፈተን ነው። ሐቅ ሳይፈተን የለም። ወርቅ ወርቅ የሚሆነው መቼ ነው? መቼ ነው? በእሳት ተፈትኖ ነው። እሳትን አልፎ ነው ወርቅ ወርቅነት የሚታወቀው። ሐቅም እንደዚሁ ሙምታሐን ነው። ሐቅ የያዙ ሰዎች ሁል ጊዜ ፈተና ይደርስባቸዋል። ብዙውን አልፈው መጀመሪያ በእውቀቱ ሲያልፉ ፈተናዎችን አልፈው ነው። ከዛ እውቀቱን ለመተግበር ሲጥሩ ፈተናዎች ውስጥ አልፈው ነው። እውቀቱን ለማስተላለፍ ሲሞክሩ አሁንም በፈተና ውስጥ ነው ያሉት። ስንት ጊዜ ነው ፈተናው። ማወቁ ፈተና፣ መተግበሩ ፈተና፣ ለማስተላለፍ የሚደረገው ጥረት ፈተና። ሁሉም በፈተና የተቃኘ ፈተና። ለዚህ ነው ምን ያሉት ሐቅ መንሱር ነው። አላህ ይረዳዋል። ሐቅን ግን መንሱር ነው ማለት በጨርቅ አስፋልት ላይ እንደዚህ በቃ ሁሉ ነገር ገር በገር ሆኖ እንደዛ አይደለም። አልሐቁ መንሱሩን ወሙምተሐኑ ፈተና ያለበት ነው። ይፈተናል። ሐቅ የያዘ ሰው ይፈተናል። ፈላ ታዕጀብ ይላል። አትደነቅ። ለምን ሐቅ ይዤ እንዴት አላህ ለምን አይረዳኝም? ለምን ሰዎች ስለምን አይረዱኝም እያልክ አትጨነቅም። ሀዲ ሱነቱ ራሕማኒ ይሄ የአራሕማን ሱና ነው። ምን መሆኑ ሐቅ የያዘ ሰው ሐቅ የያዘ ሰው መንገላታቱ፣ ፈተናዎች በሱ ላይ መደራረባቸው፣ ለፈተና መጋለጡ ይሄ የአራሕማን ሱና ነው። አንቢያዎቹም በዚሁ አይነት ነው የሄዱት። በዚሁ አይነት ተፈትነው ነው ያለፉት። አንቢያዎቹ እንኳ ሳይቀሩ ማለት ከሰው እንግዲህ የሰው ፈርጥ እነሱ ናቸው። የሰው ሁሉ አርአያ ናቸው። የሰው ሁሉ አይነታ ናቸው። እነሱ እንኳ ተፈትነው ነው የሚያልፉትና ሐቅ የሚባለው ነገር በፈተና የተቃኘ ነው። ይህንን ነው እዚህ ላይ የሚያስተላልፈው ማለት ነው። ኢንሻአላህ የቀረውን በሌላ ጊዜ እናየዋለን። ያው ሻዕባኑም ማን ነው ሸዋሉም ወሩ